ተግባባን رواه الخمسة إلا الترمذي وصححه الحاكم صحيح نظبا أي الأشواط السبع الذي طاف فيها طاف لفاضة لطواف لفاضة بيجي من يلم من يلم ረመል የሚባል የለም። ምን ላይ ተደርጎ ከሆነ ጠዋፈል ቁዱም ላይ ተደርጎ ከሆነ እዛ ካልተደረገ ግን ጠዋፈል ኢፋዳ ላይ ይደረጋል። وعن انس رضي الله تعالى عنه ان النبي صلى الله عليه وسلم صلى الظهر النبي عليه الصلاه والسلام ظهرን ሰገዱ፣ አልዓስር ዓስርን ሰገዱ፣ አልመግሪባ ወልዒሻአ እነዚህን ሰገዱ አራቱን ወቅቶች ثم رقد ተኙ ረቅደተን የተወሰነ ያክል ኸፊፋ ቀለል ያለች እንቅልፍን ተኙ ቢልሙሐሰብ ሙሐሰብ የሚባለው አካባቢ ሙሐሰብ ሚና አቅረብ ኢላ መካ የሆነ አብጧህማ ቦታ ሸዋማ ቦታ ነው። ትናንሽ ጠጠሮች ክምችት ቦታ ማለት ነው። ድንጋዮች የሚበዙበት አካባቢ ማለት ነው። ወደ ሙሐሰብ መካነ ሙሐሰብ የሚባለው ቦታ አረፉ ነብዩ አለይሂ ሰላቱ ወሰለም ትንሽ ተኙ። ثم ركب ከዛ ጋልበው ሄዱ። ትንሽ ከቆዩ በኋላ ጋልበው ጫኑና ሄዱ። إلى البيت ወደ ቤቱላ ሄዱና فطاف به ጠዋፈል ወዳ አደረጉ። ከዛ ወደ መዲና ሄዱ። ሚና ላይ ሶስቱን ቀን ካሳለፉ በኋላ የት መጡ? መሐሶብ መጡ። መሐሶብ ላይ ምንን ሰገዱ? ዙሁር ሰገዱ፣ አሱር ሰገዱ፣ መግሪብን ዒሻን ሰገዱ። እዛ የተወሰነ ተኙና በዛው በሌሊቱ መጡና የት መካ ካዕባን ጠወፉና ተመልሰው ወደ መዲና ተሸኝተው አደሩ። فطاف به ይህንኛው ጠዋፍ ጠዋፍ አልወዳ የሚባለው ነው። የመሰናበቻ ጠዋፍ ሶስት አይነት ጠዋፎች አሉ ማለት ነው። ጠዋፉል ቁዱም፣ ጠዋፉል ኢፋዳ፣ ጠዋፉል ወዳ። ጠዋፍ አልወዳ ማለት በይቱላህን ተሰናብቶ መሄጃ የመጨረሻው ከቤቱላህ ጋር አህዳችሁ ከቤቱላህ ጋር በጠዋፍ ይሁን ተሰናበቱት ብለዋል ነብዩ አለይሂ ሰላቱ ወሰላም። ጠዋፍ አልወዳ ይባላል። أن النبي صلى الله عليه وسلم صلى الظهر نبي ظهر سجد والعصر عصر سجد والمغرب والعشاء يت يت ها محصب የሚባለው ቦታ ቢወዝኒ መሐመድ ቅሩት መሐመድ በሚለው ሚዛን ማለት ተመሳሳይ ነው መሐሰብ ثم رقد رقدة ትንሽ ተኙ ثم رقد ተኙ ረቅደተን የተወሰነ እንቅልፍ እዛ አሳለፉ ተኙና ቢል መሐሰብ መሐሰብ የሚባለው ቦታ ይሄ ከሚና አለፍ ብሎ ሁለት ተራራዎች መካከል የሚገኝ ቦታ ነው። ወደ መካ ቅርብ ነው። አብቶ አሸዋማ ቦታ ነው። ትናንሽ ጠጠሮች አሉበት። መሐሰብ ማለት ሐሳ ማለት ምን ማለት ጠጠር ማለት ነው አይደል? ሐሳ ማለት ጠጠር ማለት ነው። ثم ركب ከዛ ጋለቡ ጫኑ ኢለል ቤት ወደ ቤቱላህ ሄዱ። ትንሽ ከተኙና የተወሰነ ሰዓት እዛ ከቆዩ በኋላ ፈጧፈ ቢ እዛ ሄደው ጠወፉ ካዕባን ወደ መዲና ተሸ ረዋህ ቡኻሪ አንድ ጠዋፈል ጠዋፈል ወዳ እንዳለ እንረዳለን። ከተቻለ ከተመቼ ደግሞ ሙሐሰብ ላይ ሄዶ ማደር አለ። ይሄ እንደ አመል ወይንም ከሀጅ ስራ ውስጥ አይሆንም ብለዋል። ከሀጅ ስራ ውስጥ ሳይሆን አረፍ ለማለት ነው። የአጋጣሚ እንደውም ሌላ ቦታ ምን ቦታው ላይ ድንኳን ተጥሎ ስላገኙ አረፍ ካሉ እንጂ እንዳንድ እንደ ዒባዳ አካል ወይንም ደግሞ ከሀጅ ስነ ስርዓት ውስጥ አይጨመርም የሚሉ አሉ። ዋን አይሸተ ረዲየላሁ ተዓላ አንሃ አንሃ ትላለች ለም ተኩን ተፍዓሉ ዛሊክ ነብዩ عليه الصلاة والسلام ይህን አታል أنها አይሻ ለም ተኩን ተፈዓሉ ዛሊክ ይህን አትፈጽመውም አታደርገውም ነበር፣ ግን ነብዩ አድርገውታል። أي النزول بالأبطح አብጧህ ላይ ማረፍን ማለት ነው። እዛው ላይ አብጧህ የሚባለው ቅድም ያልነው ማለት ነው። መሐሶብ የሚባለው ቦታ ላይ ነው። እሱ አታድርም ነበር አይሻ። ነብዩ የተወሰነ ከሚና ከመጡ በኋላ መሐሶብ ላይ ወይንም አብጧህ ላይ ካረፉ የተወሰነ አራቱን ወቅት ከሰገዱ በኋላ የተወሰነ ረፍት አድርገው ካዕባ ሄደው ጠውፈው ወደ መዲና ይሸኙ ነበር። ጠዋፈል ወደ ዓለም አድርገው እሷ ግን አብጧህ ላይ አትሄድም ነበር። ወተቁል እንዲህ ትላለህ እነማ ነዘለሁ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ እዛ ቦታ እኮ ሂደው ያረፉት ሊአነሁ ካነ መንዚለን ማረፊያ ነበር አስመህ ለኹሩጅ ለመውጣት ስለሚመቻቸው እንጂ የአንድ ስራ የሐጅ ስነ ስርዓት አካል አይደለም ትል ነበር አኢሻ ረዲየላሁ ተዓላ አንሃ ተግባብተናል ለም ተኩን ዛሊክ አታደርገውም ነበር አይኑዝል ቢል አብጦህ አብጦህ ላይ ማደርን አታደርገውም ነበር አብጦህ ላይ አታርፍም ነበር ኑዙል ማረው ቢልአብጧህ አብጧህ ማለት የት ነው? በላይኛው ሐዲስ ላይ ሙሐሶላል ነው ማለት ነው። እዛ ቦታ ላይ አታርፍም ነበር። አብጧህም ይባላል ሙሐሶልም ይባላል። እሱ አታርፍም። ወተቁል እንድትል ነበር። ለምንድን ነው ነቢዩ ዓለይሂ ሰላቱ ወሰላም እዛ ቦታ ላይ እኮ አርፈው አራት ወቅት ሰግደው የተወሰነ እንቅልፍ አሳልፈው ከዛም በኋላ ነው መጥተው ካዕባን ጠዋፈሉ ዳ የሚያደርጉ ለምን አታደርግም ስሏት እንድትል ነበር። ኦር እነማ ነዘለው ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እኮ እዛ ቦታ ላይ ያረፉት ለአነሁ ካነ መንዚለን ቦታ ስለነበረ ነው። አስና ምቹ ቦታ የኮሮጅ ወደ መዲና ለመውጣትና ለመሸኘት በጣም የሚመች ቦታ ስለሆነ ነው እና reason ኡን ትናገር ነበር። رواه مسلم ሙስሊም ዘግቦታል። وعن ابن عباس رضي الله تعالى عنهما قال أمر الناس أمر الناس أمر الناس ሰዎች ታዘዙ أن يكون እንደሆን آخر عهدهم የመጨረሻ ቃል ኪዳናቸው بالبيت በበይቱላህ እንደሆን የመጨረሻ ቃል ኪዳናቸው إلا أنه ነገር ግን خفف عن الحائض خفف عن الحائض ከሀይደኛዎች ላይ ግን ተግራርቷል ይላል። ኡሚረ ናሱ በሙገየረ ሲጋ እንቀረዋለን በ passive form ማለት ነው። ማንን አናቅም? subject ኡን አናቅም። subject ኡ معلوم ነው። ማን ነው አዛዡ? ነብዩ አለይሂ ሰላቱ ወሰላም معلوم ነው፣ በውስጥ እናውቀዋለን። أمر بلال ስንል ታዘዘ ነው። ማን ነው አዛዡ? ነብዩ عليه الصلاة والسلام። أمر ሰዎች ታዘዙ። أي أمر النبي صلى الله عليه وسلم አናተ ነብዩ አለይሂ ሰላቱ ወሰላም ሰዎችን አዘዟቸው አየኩነ አኺረ አህዲህም የመጨረሻ ቃል ኪዳናቸው መሰነባበቻቸው ቢልበይት በቤቱላህ እንደሆን ይሄ ማለት ምን እንዲደረግ ማለት ነው ጠዋፈል ወዳ ጠዋፈል ቁዱም ሱና ጠዋፈል ኢፋባ ሩክን ነው ቢልኢጅማዕ ማለት ነው በኢጅማዕ ጠዋፈል ወዳ ዋጅብ ነው ሱና ነው ሩክን ነው የተለያየ አለ ዋጅብ ነው ያለውን አቅረብ ያደርጉታል رأي أبي حنيفة እና ኢማሙ ሻፊዒ ግን ከሩክን እንትን መድበውታል። ዋጅብ ነው የሚለውን ያመጣል። ዋጅብ ነው እላ አነሁ ኹፊፈ ነገር ግን ተቀሏል፣ ተግራቷል። عن الحائض ሀይደኛ ከሆነች አንዲት ሴት ሀይዷ እስከምትጠራ ድረስ ትጠብቅና ጠዋፈል ወዳ ታድርጋ ይባላል። ዝም ብላ ትሄዳለች ማለት ነው። ባይሆን ጠዋፈል ኢሳባን ያደረገች መሆን አለባት። እሱ ዋና የሐጁ ስነ ስርዓት አካል ስለሆነ ማለት ነው። ተግባባን። ጠዋፈል ቁዱም በምን ስር ይገባል? በምን ስር ይገባል? አልገባችሁም መሰለኝ። ይህ ቅራት አልገባችሁም ዛሬ። ጠዋፈል ቁድም በጠዋፈል ኢፋዳ ስር ይገባል አይደል? በጠዋፈል ኢፋዳ ስር ይገባል። ሀይድ የሆነ ሴት እንደ አይሻን ይመስል ጠዋፈል ኢፋዳ ጠዋፈል ቁዱም ምን ውስጥ ይገባል ነው ያሏት طوافك بالبيت ወተአዩኪ በይነ ሶፋ ወልመርዋ የክቲኪ ለሐጂኪ ወዑምረቲኪ ብለዋታል። ጠዋፈል ቁዱም ጠዋፈል ኢፋዳ ውስጥ ይገባል ማለት ነው ይገባል ማለት ነው። ሁለት ቀሩ። ጠዋፈል ወዳ አሁንም ደግማ ሀይድ ከሆነች ምን ትሆናለች ማለት ነው? አንድ ጠዋፍ ብቻ አድርጋ ነው የምትመለሰው ማለት ነው። ጠዋፈል ወዳም የለባትም ሀይደኛ ከሆነች። ጠዋፈል ቁዱም ጠዋፈል ኢፋዳ ውስጥ ይገባል። ጠዋፈል ኢፋዳን ግን ሳታደርግ አትመለስም። የአጋጣሚ ጠዋፈል ኢፋዳ ልጅ በአስረኛው ቀን ወደ መካ እየሄደች ሀይድ ብታይ ስምንት ቀን ወይንም ሳምንት ሀይድ የምታይ ከሆነ ሳምንት ልትቀመጥ ነው ማለት ነው ሰው ሀይድ እስከምትጠራ ድረስ ምክንያቱም የሀጅ ስነ ስርዓት አካል ስለሆነ ተባባ አዎ በረመዳን ትችላለች ስለሆነ ወፊል ሐጅ አይዳ ይቻላል ለማሳለፍ መጠቀም ወላኪን የሀይድን ጊዜ ለማዛባት መጠቀም የእንትንን የሀይድን የኢስቲሃዳን በሽታ ያመጣል። ሰሚን እንዳትጠቀሙ ነው የሚሉት። በጣም መጥፎ ኋላ ሌላ ሌላ አስኪ ነገር ይፈጠርባቸዋል ይላሉ። የሀይድን ጊዜ የሚያዛባ ነገር መጠቀም መጥፎ ነው። ዋን ብኔ አዙበይር እብን ዙበይር ረዲየላሁ ተዓላ በቃ ይሄ ግልጽ ነው ገብቷቸዋል። ጠዋፈል ወዳ ግልጽ ነው። ዋጅብ ነው፣ ሰና ነው፣ ፈርድ ነው። ዋጅብ ነው። وعن ابن الزبير ከአብደላህ ኢብኑ ዙበይር አብደላህ ኢብኑ ዙበይር هو አቡበክር አቡበክር ይባላል። አብደላህ ኢብኑ ዙበይር ነው። ابن العوام القرشي الأسدي ቁረሽ ነው። ትልቁ የዘር ሐረጉ ነው። አልአሰይድ አልአሰድዩ አሰዳዊ ነው። ትንሹ የዘር ሐረግ ከቁረሽ ውስጥ የሚመዘዘው ካነ ሐምለን ጽንስ ነበረ። ሂነ ሀጀረት ኡሙ አስማ ቢንቱ አቢ በክር እናቱ ስደት በሄደችበት ጊዜ ጽንስ ነበር። ፈለማ በለገት ኢላ ቁባ ቁባ ላይ እንደደረሰች መዲና ስትገባ እናቱ ማናት? እናቱ አስማ ቢንቱ አቢ በከር የማናት ልጅ? የማናት እህት የአይሻ እህት ማለት ነው። የአይሻ ታላቅ እህት ናት። አስማ ቢንቱ አቢ በከር ናት እናቱ። የአብደላህ እብን ዙበይር ናት። እናቱ ስደት ወደ መዲና በሄደች ጊዜ ጽንስ ነበር። فلما بلغت قباء። ቁባ ስትደርስ መዲና ولدته ወለደችው። وهو أول مولود بعد الهجرة። ከሂጅራ ስደት ከሄዱት የስደተኞች የመጀመሪያ ልጅ እሱ ነው። መዲና ላይ ከሄዱት ስደት ከሄዱት የመጀመሪያው ልጅ እሱ ነው አብደላህ ብን ዙበይር ነው ወሆ አወሉ መውሊድን بعد الهجرة ካነ ከቲረ ሲያም ወሰላ እንደውም እንትን በቃ መውለድ አቆሙ ቀረ ምናምን ተብሎ ብዙ ተወቅሰው ነበር። እሱ ሲወለድ በጣም ደስታ ነበር። ካነ ከቲረ ሲያም በጣም ጾም ያበዛል፣ ወሰላት ስግደትም ያበዛ ነበር። ዛኡኑፋ ሸሂን ጀግና በጣም ጠንካራ ሰው ነበር። ሸዲደል በእስ እጅግ በጣም ጀግና ነበር። ሰፊሐን ሰፊሐን ሊሳነ ምላሱ እጅግ በጣም ቀልጣፋ ተናጋሪ በጣም ተናጋሪ ማለት ነው። ቃቢለ ሊል ሐቅ ሐቅን ይቀበላል። የትም ቦታ ያገኛል። ሐቅ ነው የሚፈልገው። ማን ማን ነው ምንድን ነው የለም። ወሱለ ሊርሒም ዝምድናን እጅግ ይቀጥል ነበር። ሰው እየታወቀ ነው። ቡይ አለሁ ቢልኺላፋ በኺላፋ ራሱ ቃል ኪዳን ገብተውለት ነበር። በዕደ ሞት የዚድ ብን ሙዓዊያ የዚድ ብን ሙዓዊያ ከተገደለ በኋላ ቃል ኪዳን ገቡለት። አንተ ምራ ኡማውን ብለው ለስልሳ አራተኛ ዓመተ ሂጅራ ማለት ነው وغلب على الحجاز والعراقي والعراق والعراقين واليمن ومصر وأكثر الشام آه، على حجاز هولت العراق والسن يزون البس فأنتنا بغدادنا أنتنا ما لسنا كوفاننا بأسرة ما لسنا هولت العراق والسن يزون يمننا ومصر جبتنا وأكثر الشام يشامنا أرزان يوم كفر يزون البس حصره الحجاج بن يوسف الثقفي حجاج بن يوسف مجرش عليه ينزهن عجرات كورة بوالا في مكة مكة لا يكذبه መካ ላይ ነበር የነበረው ሲያስተዳድር የነበረው መካ ላይ ሆኖ የዚድ ኢብኑ ሙአዊያ ከሞተ በኋላ ቃል ኪዳን ገብተውለት ሀገሩን ሁሉ እያስተዳደረ ነበር። ሁለቱን ኢራቆች ተነጠቀ፣ ግብፅንም ሻምንም እና የመንንም እነዚህን ከወሰደ በኋላ መካ ብቻ ቀረች። መካንም ከበባት ማን ሐጃጅ ኢብኑ ዩሱፍ እሱ ነው የጨረሳቸው። ተከፊቱ መካ ተቁትለ ሸሂደን ተገደለ፣ ወሱሊበ ተሰቀለ። ማን የሰቀለው? ሐጃጅ ኢብኑ ዩሱፍ ተሰቅሎ ገደለ። እና ይህ ምን ይለናል? رضي الله تعالى عنهما قال قال رسول الله صلى الله عليه وسلم ሰሃቢዩን ገደለው ማለት ነው። ሐጃጅ እብን ዩሱፍ የሚገርም ጨካኝ የአረመኔ የዘመኑ ሂትለር ነበር። ገዳይ፣ ጨፍጫፍ፣ ያረመኔ ደመጣጭ። قال رسول الله صلى الله عليه وسلم የአላህ መላክተኛ እንዲህ ይላሉ። እንደውም ሻፊዒ ከፈልሲስኩ የሐጃጅ እብን ዩሱፍ ብለውታል። እንደ ፋሲቅ፣ አመፀኛ፣ አረመኔ፣ ጨካኝነት፣ አውሬ፣ ጭራቅነት በማን በቃሉ በሐጃጅ እብን ዩሱፍ ይቃብለዋል። ከሱ በላይ ማንም የለም። ለዘመኑ እጅግ እጅግ እጅግ ጨካኝ አረመኔ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም እንዲህ ብለዋል ሶላቱን ፊ መስጂድ ሀዳ እዚህን የመስጊድ ውስጥ የሚሰገድ ሶላት አሉ መዲና መስጊድ አፍቶሉ ይበልጣል ምን አልፊ ሶላትን ከአንድ ሺህ ሶላት ፊማ ሲዋ ሌላው መስጊድ ከሚሰገደው ብለዋል لأنه مسجد أسس على التقوى من أول يوم إلا المسجد الحرام مسجد الحرام ሲቀር ከሌላው መስጊድ አንድ ሺህ ከምትሰግድ መዲና መስጊድ የሚሰገድ ሶላት እጅግ በአንድ ሽጥፍ ይበልጣል አሉ ነብዩ አለይሂ ሰላቱ ወሰለም ከመስጂደል ሐረም ውጭ ያሉትን ይበልጣሉ ወሶላቱ ፊል መስጂደል ሐረም መስጂደል ሐረም ውስጥ የሚሰገድ ሶላት ደግሞ አፍሉ ሚን ሶላቲን ፊ መስጂዲ ሀዛ እዚህን የመስጂድ ውስጥ ከሚሰገደው ሶላት ቢኒአት ሶላቲን በመቶ ይበልጣል አሉ በመቶ ይበልጣል ከሌላው መስጂድ ከሌሎች መስጂዶች በስንት ይበልጣል ማለት ነው መካ በመቶ ሺህ ማለት ነው መካ ከሌሎች መስጂዶች በመቶ ሺህ ከመዲና በመቶ ይበልጠዋል። መስጂደል መስጂደል አቅሳ ደግሞ በስንት ይበልጣል ከሌሎች መስጂዶች? በአምስት መቶ አልቁልቷል። ረዋሁ አህመድ ወሰሐሁ እብኑ ሒባን። በቃና ሰላም አለይኩም ወረሕመቱላሂ ወበረካቱህ። እንጨርሰው። በጣም ነው የደከመኝ። ኧረ ይብቃን።